رسول الله وعلى آله وأصحابه أجمعين اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما يقول المؤلف رحمه الله ولهم شبهة أخرى نعرف ወለሁም ሹብሀቱን ኡኽራ እነሱ ሌላ ሹብሃ አላቸው ይላል። እንግዲህ ትላንትና ያየነው ምን የሚለውን ነበረ? ምን ነበረ? እስቲጋሳ አደም ዓለይሂ ሰላም የቅያማ ቀን ወደ እሱ መጥተው ዱዓ አድርግልኝ ብለው ይሉታል። የስተገይሱነ ቢአደም የሚለውን ይዘው ይኸው የስተሱነ እያለ አይደለም ወይ ብለው የሚሉትን አይተናል። ይሄ እንግዲህ እስትጋሳ የሚባለው ሰው በአቅሙ ልክ በአቅሙ ልክ እንደ አቅሙ ከየትኛውም ሰው ልናገኘው የምንችለው ነገር ይኖራል። የሚያግዘን ነገር ያንን ለማለት ተፈልጎ ነው እና ይግባችሁ፣ አደራ አትደድቡ ብለን እንላቸዋለን ብለናል። ይሄ እንግዲህ በጣም እነሱ ሲያመጡት ልክ እንደ ትልቅ ማስረጃ ነው ጎትተው የሚያመጡት እንዲህ ያለውን ነገር በጣም አሳፋሪ ነው። ይህንን ሳይገነዘቡ ተውሂድ ላይ ያለውን ሰው በአጠቃላይ ለማክፈር መነሳታቸው ማለት ነው። ተውሂድ ላይ ያለውን ሰው በአጠቃላይ ሙኽጢዕ እንደሆነ ተሳሳች እንደሆነ በል ሙዝሪብ እንደሆነ ይህንን መናገር በጣም አሳፋሪ ነው። ትልቅ የፋህም ችግር ነው። የግንዛቤ <clears throat> መደነዝ ነው። ለዚህ ነው በጣም እንደዚህ ያለው ጃህል በጣም የሚያስገርም ጃህል ነው እያሉ ሼኹ አንዳንዴ ሱብሓነላህ ማጅሀለሁም ማ ሀዛ ልጃህል ምንድን ነው እንደዚህ ያለ ጅህልና እያሉ የሚሉበትን ቦታ ያየ ነው በዚህ የተነሳ ነው። እንግዲህ እስትጋፋ የሚባለው ነቢዩላህ ሙሳ ዓለይሂ ሰላቱ ወሰላም አንዱ ከእሳቸው ጎሳ የሆነው እየተመታ እያለ እርዱኝ ብሎ ባላቸው ጊዜ እስተጋሰሁ ለዚ ሚን ሺአቲ አለ ለዚ ሚን አድውህ እያለ ነው ቁርአን የሚጠቅሰው እና ይህንን ይህንን ትንሽ ነገር መገንዘብ የሚከብድ ነገር አልነበረም ማለት ነው። ግን አላህ የልብ አይኑን ያወረበት ሰው እንዲሁ እንደተደናገረ ሰውንም እያደናገረ እንደዚሁ ነው የሚቀጥለው። እሱም ተደናግሮ ሰውንም እያደናገረ ማለት ነው። ለሌላውም ለሚከተለው ሰው አደናጋሪ ሆኖ ነው የሚቀጥለው። ወለሁም ሹብሃቱን ኡኽራ ለነሱ ሌላ ሹብሃ አላቸው ይላል። ለነዚህ ለሙሽኮቹ ወይሄ ቂሰቱ ኢብራሂም ዓለይሂ ሰላም እሱም የኢብራሂም ዓለይሂ ሰላም ቅሳ ነው። ለማ ኡልቅየ ፊናር እሳትስ በተጣለ ጊዜ اعترض له جبريل في الهواء ሀዋኡ ላይ ወይም አየሩ ላይ ወደ መሬት ሳይወድቅ ጅብሪል ብቅ ብሎለት ነበረ እናም ፈቃለ አለከ ሓጃ ጅብሪል ከቀረበ በኋላ ብቅ ካለ በኋላ ምን አለው ሀጃ አለህን ብሎታል ፈቃለ ኢብራሂም አማ ኢለይከ ፈላ إبراهيم من بلوتال ودان ما حاجة إلا ين بلوتال قالوا أهون قدي مشيكوش وشين قصة يزو منالو فلو كانت الاستغاثة بجبريل بجبريل ارداي بلو متأيك بيهون نرو شركا شرك بيهون نرو لم يعرضها على إبراهيم إبراهيم لي آك أربوم نبرا لم يعرضها አላ ኢብራሂም ኢብራሂም ላይ እንዴት ያለ ጃህል መሆኑን እንዲህ ያለውን ነገር ነው እንግዲህ ማስረጃ ብለው ጃሂል የሚያወናብዱት ማለት ነው። እንግዲህ ኢብራሂም ዓለይሂ ሰላቱ ወሰላም ጅብሪል ዓለይሂ ሰላቱ ወሰላም ልርዳህ ብሎ አለው። ወደ እሳት እየተወረወረ ባለበት እንግዲህ ከወስፈንጥሩ ተፈናጥሮ እሳት ውስጥ በሚገባበት በዚህ ሂደት ውስጥ መሀል ነው ጅብሪል ዓለይሂ ሰላቱ ወሰላም ይህን ያቀረበልን ወደ አንተ ያንተን እርዳታ አልፈልግም የአላህን እርዳታ ነው የምፈልገው ብሏል። አሁን እንግዲህ እነሱ ማስረጃ ብለው ያሰቡት ምንድን ነው? ይኸው ጅብሪል ልርዳህ ብሎት ነበረ አትርዳይ ብሎት ነው እንጂ ስለዚህ ጅብሪል መርዳት ይችላልና ጅብሪልን መለመን እንችላለን ሊሉ ነው። ስብሓንላህ ማ አጅህለሁም ጅብሪልን ማን ይላካል? ጅብሪል ማን የላከው አላህ አይደለም እንዴ ጅብሪል ደግሞ ልርዳህ ብሎ የሚለው በሚችለው አቅም ከዛ ውስጥ ለማውጣት ነው ወይስ ለምንድን ነው ልርዳህ እያለ ያለ በሚችለው አቅም ሊረዳ ስለሚችል እኮ ነው ተልኮ መጥቷል በምችለው አቅም ከዚህ ውስጥ ላውጣህ ወይ እያለ ነው ያለው ቶ አላህ በራሱ ያለምንም ሰበብ ያትርፈኝ እያለ ነው ኢብራሂም ደግሞ አንዴ እንግዲህ ከዛ ተወርውሬ አይደለም በቃ ተወኝ መጨረሻ ላይ ያለሁ እያለ ይሄ ነው ቅሳው ላይ ያለው እንጂ ጅብሪልን ብትለምህ ይደርስልሃል ቢል ጭራሽ የለም። ለዛ ነው ሼክ ምናሉ አሉ أن هذا ይህ ሚን ጂንሲ ሹብሀት ሉላ የመጀመሪያውን ሹብሃ ይመስላል። ምን የሚለውን እስቲጋሳ ቢአደም የሚለውን ለምን ያም በሚችለው አቅም ነው አይደለም አደም ዓለይሂ ሰላቱ ወሰላም دعاء يعرف الله كم استغاثة يتبالو زاجنجي النسون دميلو تايلا فإن جبريل جبريل كو عرض عليه أن ينفعه لتأكمل إبراهيم عليه السلام عرض عليه ما تكمن يا وأقرب ولا تنبر كذي سبب هني لا ترفه بروتا بأمر يقدر عليه بمن ቢአምሪን የቅዲሩ አለይህ በሚችልበት በሆነ ጉዳይ እንኳን አለም ጅብሪል የሚያክል ያንን የሚያህል ግዙፍ ፍጥረት ቀርቶ አንድ ሰው እንኳ ላንተ ተባብሮ ከሆነ እሳት ላይ ውሃ ማጥፋት ከቻለ አንተን ሊያተርፍ ይችላል። በአካባቢ ያለውን እሳት ማጥፋት ነው። إهن يعني ترداثان يتأيكين بر فإنه كما قال الله تعالى فيه جبريل مالتكو الله اندالون قرآن لي من شديد القوى تنكاريو برتو يوهننا وبلوان فلو أذن الله له الله بفقد الله نوره ولا جبريل أن يأخذ نار إبراهيم يا إبراهيم أسات جبريل انت لك أنت لما قلت أنا لو تو الله راسو يا له سبب يا يعترفين بلو سلالنا منجي الله عزوت يا إبراهيم أسات أن وما حولها من الأرض بزرع اللون مريت والجبال ترارا الله اندي ذات اندي وسجاتنا ويلقيها في المشرق مسراك لا ينديت إلات أو المغرب وي مقراب لا ينديت إلات بيازة ونورو لفعل كاد يقولون برجوريل أكما ينسون بهن لمن قال ما لم لمن سات لمن كقول بتو الله صفاته وتلب قول بس فلو أذن الله له الله بفكر الله أن يأخذ نار إبراهيم يا إبراهيم النساء تندي وسداد وما حولها من الأرض كذوره يالله مريت فساتهم بتشافن كن مريتوا كن تراروا ذاك باب يالله ويلقيها في المشرق والمغرب لا فعل يدر قال لمن مريت لوط عليه السلام تلكه بتي نبره مريت بإفسار سياب بلاش في قلبة أو جبريل لا لا لسكو قال لا فقل بتوما ولو أمره الله بيازدو نورو أن يضع إبراهيم إبراهيم أنستو اندي نورو في مكان بعيد عنهم كالنسو يراك أيها نسفاله إبراهيم وسدوا بلو بلو لفعل ይህንንም ማድረግ ይችላል ጉልበቱ ጥንካሬው أنا كاريو أقموا የሰጠው الله ነው ولو أمره ጅብሪልን አላህ ቢያዘው አን የርፋዐሁ ኢለ ሰማ ልክ ነቢ ሐመድን ይዘህ ሂድ ተብሎ ሚዕራጅ እንዳደረገው ወደ ሰማ ይዘኸው ተነስ ይዘኸው አርግ ብሎ ቢለው ለፈዓለ ያደርግ ነበር ጅብሪል ግን አላህ አላዘዘው ጅብሪል ግን የታዘዘው ምንድን ነው ማለት ነው ይህንን ሳይሆን እንዲጠይቅ ነው የታዘዘው እሱም እኮ መጥቶ ሲጠይቅ ምረዳህ ነገር አለ ወይ ብሎ ሲል እኮ ጅብሪል በራሱ ስልጣን እኮ መውረድ አይችልም። እያንዳንዱ እንቅስቃሴ በአላህ ትእዛዝ ነው። ወማ ነተነዘሉ ኢላ ቢአምሪ ረቢክ። ነቢ መሐመድ ዓለይሂ ሰላቱ ወሰላም ጅብሪል ደጋግሞ እንዲመጣ ናፍቆት አደረባቸው። ምን ነው ከምትዘይረን የበለጠ ደጋግመህ ብትዘይረን ብለው ሲሉት ይሄ ቁርአን አያ ነው የወረደው። አሁን የቀራሁት የቁርአን አያ ወማ ነተነዘሉ ኢላ ቢአምር ረቢክ በጌታ ትእዛዝ እንጂ መውረድ አንችልም። ያለ አላህ ትእዛዝ መነቃነቅ አይችልም ጅብሪል አለይሂ ሰላም። ስለዚህም አላህ ወደ ሰማይ ይዘኸው ሂድ ቢለው ባደረገ ነበር። እሱን አሸሸው ወደ ሌላ ቦታ ቢል ባደረገ ነበር። ይህን እሳት አጥፋው ቢል ባደረገ ነበር። እሳቱን ከነ ምናምኑ ከነ መሬቱ ነቅለህ የሆነ ቦታ ላይ አፈሳቸው ከነ ሰዎቹ ብሎ ቢለው ባደረገ ነበር። አላህ አላለውም። ይሄንን ያለው እንግዲህ እንዲያቀርብ ነው ራሱ ልርዳህ ወይ ብሎ ተዋውን አንተን የፍጡር እርዳታ ጭራሽ በቃ አሁን የማንንም እርዳታ አልፈልግም፣ አላህ የራሱን ውሳኔ ይወስንብኝ ብሏል ይሏል وهذا ይህ ታዲያ ምሳሌው እንዴት ነው? አሁን እዚህ ጋር እዚህ ላይ ያለው ቅሳ ወደ ሰው ስንመልሰው ከረጁሊን ገኒይን ለሁ ማሉን ከሲር ብዙ ገንዘብ ያለው የሆነ ሀብታም የሆነ ሰው የራ ረጁለን ሙሕታጀን ሙሕታጅ የሆነን ሰው ያለ ሙሕታጅ ችግርተኛ ማለት ሀጃ ያለው ችግርተኛ ሰው ያይና ፈያዕሪض ዓለይህ አን ዩቅሪضሁ ላበድርህ ብሎ ሀሳብ ያቀርብለታል ፈያዕሪض ዓለይህ ያቀርብለታል አን ዩቅሪضሁ ሊያበድረው أرض سلكني بدر وسد قسب له دمو تملس لني الله أو أن يهبه وي دمو لسطه يبزو غنزب علي يهن يأكل غنزب لسطه برو إلوا شيء أن يهون النجر يقضي به حاجته يسون حاجة من فتص مبت النجر فيأبى ذلك الرجل المحتاج يا محتاج هنا وصو تقرتني هنا وصو توبك الله يوصنه يهون جيني كسوه ጭራሽ አልፈልግም ይላል። አሁን ይሄ ሰው ይህን ሀብታሙን ሰውዬ እኛ ቁኑት ላይ ዱዓ እናርገው እንዴ? ለዚህ ሰው ምን ስላለ ብቻ ለዚህ ሰው ልረዳህ እችላለሁ ብሎ ይሄንን አለመንገንዘብ እኮ በጣም እኮ ሚያጅብ እኮ ነው፣ ሚያጅብ ድንቁርና ነው። ሱብሃንአላህ ይሄና ያ ምንና ምን ጋር ነው የሚገናኘው? አላህን መለመን እና ፍጡራንን በሚችሉት አቅም እገዛ ወይም ትብብር መጠየቅ ምኑ ጋር ይገናኛል? አላህን መለመን ምስጢራዊ ለመና ነው። ከአላህ ውጭ ማንም እንደማይፈታልህ የምታውቀውን ነገር ነው አላህን የምንለምነው። ከአላህ ውጭ ሲለመን ሽርክ መሆኑን በግልጽ የተነገረህ ነገር ነው። አላህን መለመን ማለት ያ ነው። ከአላህ ውጭ ብትጠይቅ ያንን ጥያቄ ሽርክ ነው የሚሆነው። ነገር ግን ይሄ ከሰዎች ያለው ከሰዎች ጋር ሰዎች ለሰዎች የሚተባበሩትን አይነት ጥያቄ መጠየቅ ይሄኛው ትላንትና እንዳሳለፍ ነው تعاون ነው የሚባለው፣ መረዳዳት ነው የሚባለው። በኸይር ላይ ከሆነ ኸይር ነው፣ በሸር ላይ ከሆነ ሸር ነው፣ ጥፋት ነው። وتعاونوا على البر والتقوى ولا تعاونوا على الإثم والعدوان እንዳለው ማለት ስለዚህ እንግዲህ ይሄ ሰውዬ ሀብታሙ ሰውዬ ለዚህ ለምስኪኑ ልርዳህ ብሎ ሲለው ተወኝ አልፈልግም አለ። አላህ እንግዲህ በራሱ ራሱ የራሴን ነገር ያምጣልኝ እንጂ አንተን ነገር አልፈልግም ብሏል። ልክ ይሄ ሰው ያደረገውን አይነት ነው ማን ያደረገው? ኢብራሂም ያደረገው ይሄ ነው። ፈያዕባ ذلك الرجل يا ሰው እምቢ المحتاج محتاج هنا ذلك الرجل المحتاج አን ያእኹዘ መውሰድን እምቢ ይላል። ወየስቢሩ ኢላ አን የእትየሁ ላሁ ቢርዝቅን ላ ሚነተ ፊህ ሊአሐድ ወየስቢሩ ይታገሳል ሰውየው እስኬት ኢላ አን ያእትየ አላህ አላህ እስከሚያመጣ ቢርዝቅን በርዝቅ ላ ሚነተ ፊህ ሊአሐድ ለማንም ሰው ውለታ የሌለበት የሆነ ርዝቅ እንዲያመጣለን የማንም ተማጻድቆ የማይገባበት ሚና የሌለበት رزق الله اللي عم يتقلد فلقه طول عمره تكون مرض لك ان ذهن ابراهيم عليه الصلاه والسلام يا درقه فاين هذا تادا يحب <laughs> من الجنان يالي لال كمن قال من استغاثة العبادة وشرك لو كانوا يفقهون كزي كاستغاثة العبادة قال يا عبادة درس اللي من الجنان والشرك ከዚህ ከሽርኩ እስቲጋሳ ጋር ምን ይገናኛል? ለውካኑ የፍቀሁን ሰዎቹ የሚገነዘቡ ቢሆኑ ኖሮ ልባቸው የለም እንጂ የሚገነዘቡበት ልብ የላቸውም እንጂ የሚገነዘቡ ቢሆን ምኑና ምን ይሄ ሌላ ርዕስ፣ ያ ደግሞ ፍጹም ከዚህ የራቀ ሌላ ጉዳይ ነው። ስለዚህ የኢብራሂም ቅሳን አምጥተው እንግዲህ ይሄ በጣም ብዙ እኮ ማስረጃዎች አሉ ሽርክ ላይ አላህ ስብሓንሁ ወተዓላ የተናገራቸው አሟትም ይሁኑ ጋኢቦችም ይሁኑ ከአላህ ውጭ ያሉ አካላትን መለመን፣ መጣራት፣ ድረሱልኝ ማለት እነሱም ወደ አላህ ያዳርሱኛል ብሎ መጣራት፣ መለመን ይሄ ሽርክ መሆኑን በጣም በተደጋጋሚ በብዙ አንቀጾች አላህ ቁርአን ላይ ያነሳው የጠቀሰው ነው። ከዚህም ጋር እንግዲህ ያው ሁሉ ነገር ሳይጠቅማቸው አንድ ቅሳ ላይ የሆነ ለነሱ መስሎ የታያቸው እንደው ደሊል መስሎ የታያቸው ደለል ካለ እዛ ውስጥ ነው የሚገቡት ማለት ነው። ደሊል መስሎ ታይቷቸዋል። እዛ ውስጥ እንግዲህ ሄደው ነው የሚወተፉት። እዛ ነው እነዚህ ሙሽኮች ማለት የነሱ ማስረጃ ኩፋሮች የሚንጠለጠሉበት፣ ሙሽኮች የሚንጠለጠሉበት፣ ደሊላቸው ልክ ከበይት ልአንከቡት እንደ የሸረሪት ቤት አለ አይደለ? የሸረሪት ቤት ላ የቂ ሚን አልሐሪ ወልበርዲ ከብርድ አያተርፍ፣ ከሙቀት አያተርፍ፣ ከዝናብ አያተርፍ፣ ከምንም በቃ ነፋስም ሲመጣ ዥጉ ነው የሚያደርጋቸው። ዝናቡም ከመጣ እንደዚሁ ያጥበዋል። ልክ እንደዚህ ነው። ደሊል አይደለም እንዲህ ያለ ነገር ማለት ነው። ወልነኽቲም ልከላም ንግግራችንን እንደምድም ይላሉ ሼክ መሐመድ ኢንሻ አላሁ ተዓላ አላህ ካለ ቢመስአለትን ዐዚመትን ሙሂመትን ጅደን በጣም አሳሳቢ በሆነ ትልቅ መስአላ ቱፍሀሙ ሚማ ተቀደም ይሄ መስአላ ከዚህ በፊት ካለፈው መገንዘብ ይቻላል ቱፍሀሙ ሚማ ተቀደም ሚማ ተቀደመ ሚን አልከላም ولكن نقرقن نفرد لها الكلام نقرقن لصو أننا تلالن لعظم شأنها قد عوا تلك سلميل ولكثرة الغلط فيها ستتم سلمي بزاب الزهزوريا فنقول أن العلم العلم هنا زي ودا مسألة وقبو مال لا خلاف أن التوحيد لا بد أن يكون بالقلب واللسان والعمل لا خلاف ምንም አይነት ልዩነት የለም በዑለማ መካከል አነ ተውሒደ ተውሒድ ስለመሆኑ ላቡደ አን የኩነ ቢልቀልቢ ወልሊሳን ወልዓመል በቀልብ መሆን እንዳለበት ይሄም አይቀሬ እንደሆነ ላቡዳ አን የኩነ ቢልቀልብ በቀልብ መሆን አለበት፣ አይቀሬ ነው። ወሊሳን በምላስም እንደዚሁ መሆን አለበት፣ አይቀሬ ነው። ወልዓመል በስራም እንደዚህ መሆን አለበት፣ አይቀሬ ነው። ተውሂድ የሚባለው ነገር ከሶስቱ አንዱን ዘንጥሎ ይዞ የሚሆን ነገር አይደለም ማለት ነው። በቀልብ ያምናለው ከዛ በተግባራቴ የማንም ቀብር ላይ ሄጄ እሰግዳለሁ እጠውፋለሁ፣ ለእሱ ስጁድ አደርጋለሁ፣ ያቃርበኝ ብዬ እጮኋለሁ ማለት አይቻልም። እኔ በቀልቤ ካመንኩበት የሚባል ነገር የለም። በቀልብ ሲያምንበት በተግባርም እንደዛው ለአላህ ብቻ ነው ማድረግ ያለበት። ይሄን ለዛ ነው ምን ያሉ ሼህ ላቡድ አን የኩን አልቀልቡ በዑለማ መካከል ምንም አይነት ኺላፍ የለም። ተውሂድ የሚባለው ነገር በቀልብ መሆን እንዳለበት በቀልብ መሆን እንዳለበት ቅሮት እንደሌለው እንደገናም በምላስ መሆን እንዳለበት በተግባርም መሆን እንዳለበት ሶስቱም ላይ ነው ተውሂድ መገኘት ያለበት። በቀልቡ ሰውየው ከአላህ ውጪ ለየትኛውም ነገር ዑቡድያን፣ ኡሉህያን፣ አምልኮን ማድረግ እንደሌለበት ኢዕቲቃድ ማድረግ መቻል አለበት። አምልኮ ለአላህ ብቻ እንደሚደረግ በምላሱም ይሄንኑ ነው መናገር ያለበት። ሌላ መዘላበድ የለበትም ማለት የሽርቅ ቃል መናገር የለበትም በምላሱ። በተግባሩም እንደዛው ይሄንኑ ነው መተግበር ያለበት። አላህን በብቸኝነት ማምለክ፣ ከአላህ ውጭ የሚመለክን ነገር መራቅ፣ ይሄ ነው ሊኖር የሚገባው ማለት ነው። ፈኢን እኽተለ ሸይኡን ሚን ሃዛ ከዚህ ውስጥ አንድ ነገር የተጓደለ እንደሆነ ከቀልብ ላይ ለምሳሌ ቢጓደል ويم كملاس لاي ويم كتكبار لاي لم يكن الرجل مسلما سويه مسلم ما هون ايشل لم يكن الرجل سويه اي هون مسلما مسلما هون وإن عرف التوحيد توحيدا بيوكنا ولم يعمل به بايس ربت فهو كافر معاند كفرعون እሱ ከሃዲ ነው የሚሆነው። ተውሂድን አወቀ፣ ተነገረው። ይህ ሑጃ የሚባለው ሑጃ ሪሳልያ የሚባል አለ። ሰውየው ፋህሙ ሉጋ ብቻ የሚፈልግበት ማለት ነው። ያንን ቋንቋ መረዳት ብቻ የሚፈልግበት የዚህ አይነቱ ማድረስ ነው የሚያስፈልገው። ፈሁወ ካፊሩን ተውሂድን አውቆ ሲያበቃ ካልተገበረው ካፊር ነው የሚሆነው ሰውየው። ሙዓኒዱን እንደውም እንዴት ያለ ሙዓኒድ የሆነ ሙዓኒድ ማለት ሆን ብሎ ሆን ብሎ ሐቅን ገፍታሪ የሆነ ካፊር ሆን ብሎ ሐቅን የሚገፈትር የሆነ ካፍር ሞገደኛ የምንለው አይነት ከፊርዓውና እንደ ፊርዓውን ቢጤ ነው የሚሆነው። ተውሂድን አውቆ አንድ ሰው በተውሂዱ ላይ ካልቆመ ላኢላህ ኢላላህ ያውቃል፣ በተግባር ግን አይቀበልም። ፊርዓውን ነቢዩላህ ሙሳ ዓለይሂ ሰላቱ ወሰላም ያደረጉትን ዳዕዋ ሳያውቅ እኮ አልቀረም። لذين نبي الله موسى عليه الصلاة والسلام لقد علمت ما أنزل هؤلاء إلا رب السماوات والأرض يا يسمعتنا يمدر يا يهنو الله انجي النزهن تأمرات وج ما نم اندالا وردات شو برقتم توقع له توقع له يوقع الفرعون قبطو تال مالك إهن توحيد انقنا وقو التقبرو سلزهم توحيد انقو يالتقبرو سو له سلف ቀደምት አለው ማለት ማን ነው? ፊርዓውን አለ አባቱ ፊርዓውን ተውሂዱን አውቆ ካልተገበረው እንደ ፊርዓውን ነው የሚሆነው። ወኢብሊሳ እንደ ኢብሊስም ነው የሚሆነው። ወአምታሊሂማ የእነሱ መሰል የሆኑ አሉ፣ እንደነሱ ነው የሚሆነው ይላል። ስለዚህ ተውሂዱን እኔ አውቄዋለሁ በቃ የሚባል ነገር ፍጹም አይሰራም። ሰውየው ምን ካላደረገ ካልተናገረው፣ በምላሱ ቀልቡ እንዳወቀው ልቡን አሳምኖ ይችን ነገር መቀበል አለብኝ ማረጋገጥ አለብኝ ብሎ ከቀልቡ አረጋግጦ በምላሱም መናገር በተግባርም መተግበር አለበት ተውሂዱን። አለበለዚያ ሙዋሂድ አይባልም፣ ሙስሊም አይባልም። ፊርዓውንም በተመለከተ አላህ ቁርአን ላይ ምንድን ነው ወጀሐዱ ቢሃ ፍርዓውንና የፍርዓን ሰዎችን በተመለከተ በተናገረው ቁርአን አለ ወጀሐዱ ቢሃ ወስተይቀነትሃ አንፉሱሁም ይህንን የተውሒድ ቃል ላኢላሃ ኢለላህ አንቀበልም ብለው አሉ ውስጣቸው እርግጥ እያለው በል እንደውም ውስጣቸው ያለው እውቀት ምን ያክል ደርሷል? የቂን ደረጃ እርግጠኛ ነው። ይሄ ነገር አላህ ስብሓንሁ ወተዓላ እንጂ በእውነት የሚመለክ የሆነ አምላክ አለመኖሩን ውስጣቸው አረጋግጠዋል። ከመሆኑ ጋር ግን ዑሉዋን ወፈሳዳ እንደው የበላይነትን መፈለግ ፈሳድን መፈለግ ያንን አድርጓቸዋል ማለት ነው። ይህን ሐቅ እንዳይከተሉ አድርጓቸዋል። ስለዚህ እኔ ይህን አውቀዋለሁ፣ የሐቁን ጎዳና ተውሂዱን አውቀዋለሁ፣ አይሰራም ማለት ነው። ካወቀው ሰውየው ለሱ የሚጠቅመው ማወቁ ብቻ ሳይሆን ልክ ቀልቡ እንዳወቀው ቀልቡ እንዳረጋገጠው ምላሱም ተናግሮት ይህንን ተውሂድ በተግባሩም ተውሂድን የጠበቀ የሆነ ተግባር መተግበር ነው። ከተውሂድ ውጪ የሆነ ሽርክ ያለበትን ቃል መጠንቀቅ፣ ሽርክ ያለበትን ተግባር መጠንቀቅ ከሱ የሚጠበቀው ይሄ ነው። إبليس من دزاو قال جيتا الله سبحانه وتعالى جيتا ما هون سيكتل بتشنيا تملاكي ما هون إيهنن يوقال لزانو سيمل فبعزتك بلو يمالو حالف بعزة الله إيه بأ الله صفة كون يمالو عندك هو يسوقت ከአንዳንድ ጁሃል ከሆኑ ሰዎች የረቀቀ ይመስላል። ለምን አንዳንዶቹ ያሕሊፉነ ቢገይሪላህ ከአላህ ውጭ ባለ ይምላሉ። እንደገና በአላህ ሲፈት ደግሞ ሲማል ከአላህ ውጭ የተማለ ይመስላቸዋል። እሱ ግን ፈቢዕዘቲክ እያለ ነው። በአላህ ዒዛ መማል በሱ በአላህ መማል መሆኑን ስለሚያውቅ ማለት ነው። ረቢ ቢማ አግወይተኒ እያለ ብሏል። የመሳሰለ ስለዚህ ኢብሊስም ይሁን ካነ ያዕሪፉ ልሐቅ ሐቅን ያውቃል፣ ተውሒድን ያውቃል። ወላኪን ተረከ አልዓመል ወተረከ አልቀውለ ብሂ ተውሒድን መናገር ተወ፣ ተውሒድን መተግበር ተወ። ضد الحق ضد التوحيد ቆመ። በዚህ ሆነ የከፈረው። يمسسلوتم إلال علماء اليهود توحيدنا يقوم نبر نبي محمد عليه الصلاة والسلام الزهو توحيد لي سيد الرقواتشو وستاتشو كويكا حتى أن أبو جهل مجمّر يا كذي آياؤكم من نبلنجي نبي محمد عليه الصلاة والسلام كاستمروا تشوها لا أتك على أبو جهل ميهن مشركوا قريش كل توحيدا توحيدا ترتوان لزهر من من القرآن فإنهم لا يكذبونك ولكن الظالمين بآيات الله يجحدون فإنهم لا يكذبونك الناس كو أنت وشتا يعني بلو عيلو متنا قرأ وشتا دالكونا يوكالو ولكن الظالمين نقرق أن النزيه ظالم وجه على رأسه ظلم سبال وأنه من أين ظلمنا إن الشرك ظلم عظيم ወላኪን አዛሊሚን ወላኪን አልሙሽሪኪን እነዚህ ሙሽሪኮቹ ቢአያትላህ የጅሐዱን በአላህ አንቀጾች አንቀበልም እያሉ እየተዳረቁ ነው ያሉት እንጂ ውሸት እንዳልሆነ ያውቃሉ ነው። ስለዚህ ውስጡ ሰውየው ሐቅ ነው ብሎ አንድን ሐቅ ማወቁ ከአላህ ዘንድ አይጠቅመው። ሐቅ ነው ብሎ ውስጡ እንዳወቀው ሐቅ ነው ብሎ መናገር አለበት። ያችን ሐቅ ተውሂዷን መናገር በምላሱ ሐቅ እንደሆነ እንደተናገረው ደግሞ በተግባር ማሳየት ለአላህ ብቻ ሲሰግ ለአላህ ብቻ ሲጾም የአላህን ቤት ብቻ ጠዋፍ ሲያደርግ የአላህን ቤት ብቻ ሐጅ ሲያደርግ ለአላህ ብቻ ሲያርድ ለአላህ ብቻ ሲሳል ለአላህ ብቻ ሲፈራ አላህን ብቻ ሲፈራ አላህን ብቻ ሲከጅል ዒባዳን በአጠቃላይ ለአላህ ብቻ ሲያደርግ የዛ ጊዜ ሙዋሒድ ይሆናል። የዛ ጊዜ ሙስሊም አማ ቀብር እያመለከ እከሌ ድረስልኝ፣ ወልይ ከሌ፣ ሰይድ ከሌ ቀን ቆጠራ እዚህ ላይ ሆኖ ሙስሊም ነኝ ቢል ራሱን ነው እንጂ ማንንም አይሸውድም። لذا من قال فإن عرف التوحيد ولم يعمل به فهو كافر معاند ሙዓኒዱን ከፊርዓውነ ወኢብሊሰ ወአምሳሊሂማ ወሃዛ ይህ يغلط فيه كثير من الناس ብዙ ሰዎች ይሳሳቱበታል ይላል የቁሉነ هذا حق ተውሂዱ ሲነገራቸው ይሄ እውነት ነው ይላሉ ይሄ እውነት ነው ወነሕኑ ነፍሀሙ هذا እኛም ይገባናል ይላሉ ወነሽሀዱ አነሁ ልሐቅ ሐቅ መሆኑንም እንመሰክራለን ይላሉ። ወላኪና ነገር ግን ላ ነቅዲሩ አን ይህንም መተግበር አንችልም። ተውሒዱን መሰለን ዋና ያለ ነው የተውሒዱ ክፍል ላይ ነው። አንችልም ይላሉ። ወላ የጁዙ እንዲህ ያለው ነገር አይበቃም። ዒንደ አህሊ በለዲና የሀገራችን ሰዎች ጋር ይሄ አይበቃም። ለምን እነ ሼክ ከሌ የሚባል አንድ ሙሽሪክ አለ እሱ ሰውን ሁሉ አጥሟል። ከሀገር መውጣት ይሆናል፣ ከህዝብ መጋጨት ይሆናል፣ ባዕድ ነገር አመጣችሁ እንባላለን፣ ከተለምዶ ከማህበረሰብ እንወጣለን። እንዲህ አለ ማለት ነው ተራ ነገር ወላ የጁዙ ዕንደ አህሊ በለዲና የእኛ ሀገር ሰዎች ዘንድ ይህ አይበቃም ኢላ መን ከነሱ ከእነሱ የገጠመ እንጂ አይበቃም። እንዲህ ነው የሚለው ኑስኻው እናንተ ጋር ያለው አይ ወገይር ዛሊከ ሚን አልዓዛር ከዚህ ውጭ ያሉ ሌሎችንም ዑዝሮች እንደዚሁ ይደረድራሉ። ብዙ ሙሽሪኮች ማለት ነው። ብዙ ሽርክ ላይ የወደቁ ሰዎች ከዚህ ውጭ ያሉ ብዙ ዑዝሮችን ይደረድራሉ። ይሄ ከአላህ ዘንድ አይጠቅማቸውም። ይሄ ከአላህ ዘንድ አይጠቅማቸውም። ሰውየው ልቡ ሳያምንበት ይህንን ተውሒድ አላህን በብቸኝነት ማምለክ ላኢላሃ ኢለላህ ውስጡ ሳያምንበት ከምላሱ ቢናገር አላህ አይቀበለው ሙናፊቅ ነው የሚሆነው ሙናፊቆቹ إذا جاءك المنافقون قالوا نشهد إنك لرسول الله أنت يا الله ملكتنيا ما هنا نمسكر لهم بلو يلالو والله يعلم إنك لرسوله أنت يسو ملكتنيا ما هنا هنا الله أتاهم الله قال والله يشهد إن المنافقين لكاذبون يزين بل القرآن أنقذ من الملو يقولون بألسنتهم ما ليس في قلوبهم ልቦናቸው ላይ የሌለን ነው በምላሳቸው የሚናገሩት አላህ ሙናፊቆችን አክፍሯል ከኩፋሮች ከኩፋሮችም በታች የሆነ ፊ ደርክ ልአስፈሊ ምን ናር እንደሆነ መቀመጫቸው አስቀምጧል ምን እያሉ ለመላሳቸው ላኢላህ ኢላላህ እያሉ ሙሐመዱን ረሱሉላህ እያሉ የተናገሩ ግን ውስጣቸው ስላላመነበት ተውሂድ አልተባለም። ይሄ እስልምና አልተባለም፣ ተጥሏል ማለት ልክ እንደዚሁ ቅድም ያሳለፍ ነው። እንደ ፊርዓውን ቢጤ እንደ ኢብሊስ ቢጤ ውስጡ ያውቀዋል፣ በምላሱ ደግሞ አልተናገረም። ይሄኛው ውስጡ ያውቀዋል ሐቁን እዛ ነው ጊዜ ካለፈ በኋላ ወይ ዘመን ካለፈ በኋላ የተውሂድ ሰዎችን አሳስረው ምን ብለው ምን ብለው መጨረሻ ላይ ምን ይላሉ አንዳንድ ሙሽሪኮች ያው እኛ እኮ ሐቁን አላጣነውም ነበረ ይላል እንግዲህ ይሄ ፍርዓውን ነው እኮ እንደዚህ ያለው አላህ ፍርዓውንን አይደለም በቀልባቸው እንደሚያውቁት የተናገረው ወጀሐዱ ቢሃ ወስተይቀነትሃ አንፉሱሁም ظلما علوا ببدل يبلاينتن فلغا لذي بلاو نو انجي ما شاطوت وسطاچو كوال توحيد نعم تاديا توحيد من بالو يجد سويو بقلبو اعتقاد ليادر قوي يقبل هن معنى لا اله الا الله يا لا اله الا الله معنى بقلبو ما من يقبل بملاصو لا اله الا الله اللي يناجر يقبل በተግባሩ ላኢላሃ ኢላላህ ሊተገብር ይገባል በተግባሩ ላኢላሃ ኢላላህ መተግበር ማለት አላህን በብቸኝነት ማምለክ ከአላህ ውጭ የሚመለክን ነገር ከሱ የጠራ መሆን ይሄ ነው በሱረት አልበቀራ አላህ እንደነገረን ማለት فمن يكفر بالطاغوت ويؤمن بالله فقد استمسك بالعروة الوثقى لا انفصام لها بطاغوت يكفر مجمع الله سبحانه وتعالى قدم الكفر بالطاغوت شرك يزنوا كو اسلمنا الله بيبال ما يتصب نقركون فمن يكفر بالطاغوت كالله وجي بمن ملكو نقروت يكادسوا ويؤمن بالله بالله يأمنسوا فقد استمسك بالعروة الوثقى عندها لو عروة الوثقى يزوال لانفصام لها فبتأسي للاتن زلبت يزوال لا إله إلا الله أنا مالتنا شيخ زي لي من علو تاديا عندندو سو عندهم صاتوا كثير من الناس نا وهذا يغلط فيه كثير من الناس نا لم يرد كثير من الناس بزو سو مساسات بتنو ايه توحيد حق نو الى نغير كن انيا ميغبانال انيا حق ما هون نردال فزاس من يلال لا نقدر ان نفعله الصن ما تقبر عن كلمه ተውሒዱን መተግበር አንችልም ብሎ ይላል ወላ የጁዙ ዕንደ አህሊ በላዲና የሀገራችን ሰዎች ጋም አይበቃም አይቀበሉንም ምናምን የመሳሰለ ማለት ነው እና ለመኖር ብለን የግድ ሽርክ መስራት አለብን እንደዚህ ይሄ በጣም አደገኛ ነገር ነው ከዛ ምን አሉ ወለም የድሪ ልሚስኪኑ ይህ የእውቀት ድሃ ምስኪን አላወቀም አሉ ሼክ أن غالب أئمة الكفر أن غالب أئمة الكفر ككفر أئمة وجه وإن مريوت أبزهن يمبالوت يعرفون الحق حقا عندما يوقوا يوقم ولم يتركوه إهن حق التوتم إلا لشيء من الأعذار كمكنياتك لهنا مكنيات جي التوت إهن الحق ستوت أئمة الكفروس أبزهن يامي بالوت يعرفون الحق حقا يكالو ولم يتركوه إلا لشيء من الأعذار لهنا مكنيات جي حقا التوت وي سلطانات شون بلونا وي دنيا بلونا وي دمو كهبر صبون دان نقلل بلونا يمسها السلام عليكم ይሄ እንግዲህ ምን አይደለም ነው ሐቂቀተን ዑዝር አይባልም ከአላህ ዘንድ እንደ ምክንያትነት የሚያዝ አይደለም ያው እነሱ ምክንያት አድርገውት ነው የተዉት ሐቁን كما قال تعالى الله እንዳለው اشتروا بآيات الله ثمنا قليلا በአላህ አንቀጾች ጥቂት የሆኑ ሰመንን ወይም ገንዘብን ቀየሩበት ብሏል وغير ذلك كزوج يالوم آيات قالوا من الآيات كقوله تعالى الله يعلوني مسألة يعرفونه كما يعرفون أبناءهم يعرفونه محمد عليه الصلاة والسلام يوقتال أو يعرفون الحق يعرفون التوحيد توحيد يقالوا እስልምናን ያውቃሉ ከማ ያዕሪፉነ አብናአሁም ወንድ ልጆቻቸውን እንደማይስቱት እንደሚያውቁት ከማ ያዕሪፉነ አብናአሁም ወንድ ልጆቻቸውን እንደሚያውቁ እዛ ነው አብዱላህ ብኑ ሰላም የነቢዩን ዓለይሂ ሰላቱ ወሰላም ሲፈቶች መጥቶ ካየ በኋላ የነቢዩን ዓለይሂ ሰላቱ ወሰላም በተውራት ላይ የተጠቀሱ ሲፎቶችን መጥቶ አየ። ካየ በኋላ እስልምናን ተቀብሏል። ከዛ ምን ብሏል? አዕሪፉ ሙሐመዳን ፈውቀ ማ አዕሪፉ ኢብኒ፣ ልጄን ከማውቅ የበለጠ ሙሐመድን አውቃለሁ። ለምን ልጄን የእኔ ልጅ መሆኑን የማረጋግጠው ባለቤቴ ካልሸወደችኝ ነው። አይደለም ባለቤቴ ሌላ ቦታ ካልሄደች እና ያው ያንተ ልጅ ነው ከተባለ እንግዲህ በትብብር ካመንበት ነው ሁለታችንም የኔ ልጅ መሆኑን የማውቀው በእሷ መንገድ ነው። ሙሐመድን ግን የአላህ መልእክተኛ መሆኑን የማውቀው ከአላህ ዘንድ ተልኮ በነበረው በመጀመሪያው መጽሐፍ ውስጥ በተጠቀሰው ሲፈት ነው። ስለዚህም የልጄን የኔ ልጅ መሆን የኔ ባለቤት ካመነች አዎ እኔ ካንተ ውጭ ከማንም ጋር አልተኛሁም ስትለኝ እንደሆነ ከሆነ የሙሐመድን አለይሂ ሰላቱ ወሰላም ደግሞ መልእክተኝነት እየነገረኝ ያለው አላህ ስለሆነ ከልጄ በበለጠ ሁኔታ ማውቀው ሙሐመድን ነው። ስለሱ እውነተኝነት ስለ እሱ ታላቅነት ስለ እሱ ምንነት ላውቅ የምችለው ከልጄ የበለጠ ስለ ሙሐመድ ነው ብሏል عليه الصلاة والسلام المهم يعرفونه كما يعرفون أبناءهم سلالا ታዲያ አብዱላህ ብኑ ሰላም ብቻ ነው የተገለጸለት የነበረው? ለአብዱላህ ብኑ ሰላም ብቻ ነው ተውራት የወረደው? ላ ለሁሉም የሁዶች ነበር አይደለም። ግን የተመለሰው አብዱላህ ብኑ ሰላም ነው ከነሱ ውስጥ በነቢዩ በነቢያችን ጊዜ ዓለይሂ ሰላቱ ወሰላም የነበረው ማለት ነው። ይሄው ያዕሪፉነሁ ከማ ያዕሪፉነ አብናአሁም እያለ ነው እና ሐቅን አውቀው ወደ ኋላ የሚሉ ሰዎች ምንም አይነት ከአላህ ዘንድ ዑዝር የላቸውም። እነሱ ግን ሲተዉ ዱንያዊ ዑዝር ይኖራቸዋል። ዱንያዊ ዑዝር ምናልባት በጊዜው የሚያገኙት ገንዘብ ደሞዛቸው ሊቀርባቸው ይችላል። ግማሾቹ ደግሞ ስልጣን ተቆናጠው ከሆነ ስልጣናቸውን ሊያስረክቡ ይችላሉ፣ ሊነጠቁ ይችላሉ። ግማሾቹ ደግሞ የሆነ ከህብረተሰቡ ጋር መጣላትን አይፈልጉም። ለሐቅ ብለው መስዋዕትነት መክፈል አይፈልጉም። ይሄ ይሆናል። ስለዚህም ተውሂድን ትቶ አንድ ሰው ዑዝር አለኝ ማለት አይችልም ነው። ዑዝር ያለው ልቡ እያመነ በተግባርም እየፈጸመ በንግግሩም እየተናገረ ኖሮ ከዕለታት አንድ ቀን በአንድ አስገዳጅ በሆነ ሰው እጅ ወድቆ ለጊዜው ከዛ እያስገደደው ካለው ሰው እጅ ላይ በሚደርስበት በሆነ የግድያ ዛቻና ገላሃለው እንዲህ አደርጋለሁ የሚል ከባባድ ነገሮች ካሉ ለጊዜው ብቻ ይሄ ሙክራህ የሆነው ሰው የተገደደው ሰው ከተውሂድ ተቃራኒ የሆኑ ቃላቶችን ለምላሱ መናገር ይበቃለታል። ከቀልቡ አንዲት ነገር ንቅንቅ ሳይል ማለት ከቀልቡ በዛው በኢማን ላይ እንደ ጸና ሆኖ እሱን እንመጣለን ወደፊት። فإن عمل بالتوحيد عملا ظاهرا وهو لا يفهمه أو لا يعتقده بقلبه فهو منافق وهو شر من الكافر الخالص لقوله تعالى إن المنافقين في الدرك الأسفل من النار فإن عمل بالتوحيد عملا ظاهرا بتوحيد ظاهر بهنا ملكو بتكبر ظاهر ተውሂድ እንዳለው ያንጸባርቃል፣ ይሰግዳል፣ ይጾማል፣ ከሙስሊሞች ጋር ጂሃድም ሊሄድ ይችላል። ወሁወ ላ የፍሀሙሁ ግን ተውሂድን አይገነዘብም። አው ላ ያዕተቂዱሁ ቢቀልቢሂ ወይም በቀልቡ አያምነው በቀልቡ يهنن توحيد مبالغ النجر اعتقاد ياد الرجال له فهو منافق يزهن تسو منافقنا وهو الصو يه توحيدا سايقنا الزب زنبلو تمساصلو يمهر سو وي كوسط توحيد سايقبل كلاي مسلموت يتكبروتن صلاة الناس قوم بمسقوم حجاتشو سيدرسي مسلموت عبرو حج بمادرك ተመሳስሎ የሚሄድ ሰው ሸሩን ሚነል ካፊር ልካልስ ጥርት ካለው ካፊር የባሰ ሸር ነው لقوله تعالى አላህ ስላለ إن المنافقين ሙናፊቆቹ ፊ ደርክ ልአስፈሊ ሚነናር ከእሳት የበታችኛው ደረካ ላይ ናቸው ብሎ ስላለ እንግዲህ ይሄ ኒፋቅ የሚባለውን ነገር በትክክል መገንዘብ ያስፈልጋል። ሲጀመር ኒፋቅ የሚለው የተወሰደው ናፉቃ ከሚባለው ነው። ናፉቃ አልየርቡዕ የርቡዕ የሚባል የሆነ አይጥ የመሰለ እንስሳ የእሱ ጉድጓድ ነው ናፉቃ የሚባለው። በዛ የሆነ ጉድጓድ ይመሳል፣ በዚህ ደግሞ ሌላ ከዛ በዛ ጋር ሲሉት እሱ በዚህ ፈትለክ ብሎ ይጠፋል። ይሄ ደብቆ የሚያዘጋጀው ጉድጓዱ ናፉቃ ይባላል። የዚህ የርቡዑ ጉድጓድ ማለት ነው። ምን ነበረ ከዚህ በፊት ትዝ ብሎኝ እኮ ነገር አይጠመቆጥ ነው የሚባለው ናም እንግዲህ ዑለማዎቹ ቃሱዓ እና ናፉቃ የሚባል ሁለት ጉድጓድ እንዳለው ይናገራሉ። ከቃሱዓው በኩል ሲመጣበት ከናፉቃው በኩል እሱ የለም ማለት ነው። ሙናፊቅ ማለት እንዲህ ነው። ሁለት በራፍ ነው ያለው ማለት ነው። ሁለት ማሊያ። ከዛ እንግዲህ ከዚህ ሲባል ከዛ ነው ከዛ ነው እንዴ ተብሎ ሲባል ደግሞ ከዚህ ሲመለለ ከዚህ ደግሞ ሲመሳሰል ታየዋለህ። مذبذبين بين ذلك لا إلى هؤلاء ولا إلى هؤلاء ወዲህም ተቀንጥሶ ወደዚህም አይመስልም ከሁለት ግራ የገባው ክፍል ነው እንግዲህ ይሄ ሙናፊቅ የሚባል ይሄኛው አኒፋቁል አክበር ይሉታል ትልቁ ንፍቅና ላይ ነው ይሄ ነገር ከሁለቱ ከኩፍሩና ከኢማኑ መሀል ነው የሚሆኑት ሙእሚኖችን ሲያገኙ وإذا لقوا الذين آمنوا قالوا آمنا أن يأمنا البلو إلى أن يتوحس سوجنا وإذا خلوا إلى شياطينهم ودوانا وانا أما ما وچاچو ما لثني تفلقوا شياطين ملو بزيه يقرأنا انكس لاي وانا وانا مدفو مريوج شيطان يبالا وانا وانا يكفر مريوج قاسيهلو قالوا إنا معكم ኢነማ ናሕኑ ሙስተህዚኡን ኧረ እነዛ ደደቦች እኛ እያላገጥንባቸው ነው እንጂ እኮ እኛ ከእናንተ ጋር ነን ይላሉ። አሁን እንግዲህ ሸይጣኑን አግኝቶ አይደለም እንዲህ ይላሉ። ዛሂራቸው ሙስሊም ይመስላል። ከሙስሊሙ ጋር አብረው ይሰግዳሉ፣ አብረው ይጾማሉ፣ አብረው ሐጅ ያደርጋሉ የመሳሰሉ ውስጣቸው ግን ሙሉ ለሙሉ ትስስሩ ከካፊሮች ጋር የሆነ ነው። ለዚህ ነው ከካፊሮች ጋር ብዙ የሆኑ ሙስሊሞችን የሚያስጠቁበትን ነገር ሲያደርጉ ይገኛሉ። እንግዲህ ይሄ ኒፋቁል አክበርን በተመለከተ ይሄኛው ላይ ነው ብዙ ከባባድ ንሱሶች የመጡት ከባባድ የሚባሉ ንሱሶች የመጡት እዚህ ላይ ነው። ይሄ ከእስልምና ውጭ ነው የሚያደርገው እና አብዱላህ ብን ኡበይ እብኑ ሰሉል የነበሩበት ንፍቅና ማለት ነው። ይሄ ይሄኛው ንፍቅና አደገኛ በጣም ትላልቅ ከሚባሉ ወንጀሎች ከመሆኑ ከእስልምና የሚያስወጣ አደገኛ ነገር ከመሆኑ አስልይ ከሆኑ ኩፋሮችም የባሰ አደጋ ከመሆኑ አላህ ስብሓንሁ ወተዓላ ስለ ኩፋሮቹ ሁለት የቁርአን አያዎችን ተናግሮ ፊ ሱረት አልበቀራ መግቢያ ላይ አስራ ሶስት የቁርአን አንቀጾችን በተደጋጋሚ የተናገረው ስለ ሙናፊቆች ነው። ይሄ ይላሉ ዑለማዎቹ ብዛታቸውንም ጥቃታቸውንም የጥቃት መጠኑ ይገልጻል። የጥቃት መጠናቸው አስልይ ከሆኑ ኩፋሮች ተመሳሳይ የሆኑ ሙናፊቆች በጣም አደገኛ ጥቃታቸው በጣም ከባድ ለዛ ነው ፊ ሱረት አልበቀራ ሰዎች በሶስት እንደሚከፈሉ መግቢያ ላይ ስለ ሙእሚኖች ያወራል ሙተቂን በሚል ነው የገለጻቸው ሙእሚኖችን አሊፍ ላም ሚም ذلك الكتاب لا ريب فيه هدى للمتقين ከዛ በኋላ የተወሰኑ የቁርአን አንቀጾችን ያወራል እስከ ቁጥር አምስት ያለውን ከዛ ያነሳና ስለ ከፈሩት ያነሳ ሁለት አያዎችን ከተናገረ በኋላ ወሚን ናስ ብሎ ሙናፊቆች ጋር ነው የሚገባ ከሰዎች መካከል ይላል ምን የቁሉ አመና ቢላሂ ወብልየውም ልአኸር በአላህ አምነናል በመጨረሻው ቀን አምነናል ብለው የሚሉ አሉ ወማ ሁም ቢሙእሚኒን ግን አማኞች አይደሉም እነሱ ይላል እንግዲህ ይሄ ምን ይባላል ኒፋቁን አክበር ትልቁ ንፍቅና ወይም በቅንፉስ በሌላ ገለጻው ኒፋቁን ኢዕቲቃድዩን እምነታዊ የሆነ ንፍቅናውን እንደ ምን ተደርጎ ተይዟል ማለት ነው? እንደ አቋም እንደ እምነት አድርገው የያዙ ሰዎች ንፍቅና ነው። ሁለተኛው ኒፋቁን አመሊ የምንለው ተግባር ላይ ንፍቅና ማሳየት። ይህ ተግባር ላይ ንፍቅና ማሳየት የሚባለው ሰውየው አስሉ ሙእሚን ነው፣ ነገር ግን የሙናፊቆችን ተግባር አንዳንዴ ይተገብራል። ምሳሌ ሲናገር ይዋሻል፣ ይሄ የማን ተግባር ነው? በመሰረቱ መዋሸት የሚባለው ባህሪ ሙሉ ለሙሉ ለትልቁ ንፍቅና ላለባቸው ለሙናፊቆቹ ዋና ባህሪያቸው ነው። ይሄም እንደዚሁ ሙስሊም ሆኖ ሙእሚን ሆኖ የነሱ አይነት ባህሪ ሲታይበት ሙናፊቅ ይባላል። ይሄ ግን ሙናፊቅ ሲባል ይሄ ስም ሲሰጠው ይሄ ሙስሊም የሆነው ሰው ወይም ሙእሚን የሆነው ሰው የሚፈለገው ምን አይነቱን ኒፋቅ ነው? ትንሹ ንፍቅና ወይም ደግሞ ምን እንላለን በቅንፍ ውስጥ አመሊ ተግባር ላይ ከሙናፊቆች ጋር መመሳሰል ማለት አመሊ ወይም ተግባራዊ ይባላል። የትኛውም ነገር ላይ ኢዕቲቃዲ የሆነ ነገር ብሶ ነው የሚገኘው። ከቢድዓ ውስጥ ትልቁ ቢድዓ ኢዕቲቃድይ ቢድዓ ነው። ከኒፋቅ ትልቁ ኒፋቅ ኢዕቲቃድይ የሆነ ኒፋቅ፣ ከኩፍር ትልቁ ኩፍር ኢዕቲቃዲ የሆነው ኩፍር ነው። المهم نفاق عملي የሚባለው ነቢ መሐመድ ዓለይሂ ሰላቱ ወሰላም ኢዛ ሐደሰ ከዘበ ወኢዛ እቱሚነ ኻነ ወኢዛ ዋዓደ አኽለፈ ብለው የሚሉት እንደዚህ ያለው ይሄኛውን ነው። ይሄ ካልተጠነቀቁትና እየተደማመረ ሰውየው ላይ እየበዛ እየተጨማመረ ሲመጣ ወደ ትልቁ ንፋቅ ሊያመራ ይችላልና ጥንቃቄ መደረግ አለበት። አልሙሂም እዚህ ላይ ሼኹ ምንድን ያሉት وهذه المسألة እቺ አሁን ያየናት ነጥብ ምን የምትለዋ ተውሂድ ሐቅ መሆኑን እናውቃለን። ነገር ግን ህብረተሰቡን ስናየው ነገር ግን ያለሁበት ስልጣን ነገር ግን አሁን እኔ ንብረቴ ብዙ ነውና ንብረቴን እንዲህ ሊያደርጉብኝ ይችላሉ። አሁን ይህን ተውሂድ ከገለጽኩኝ አንዳንዱ ወይ መስጊድ ኢማም ይሆናል፣ ከዚህች ሊያባሩኝ ይችላሉ፣ እንደዚህ ሊያደርጉኝ ይችላሉ እያለ እዛ ኩፍር ላይ ይጨማለቃል፣ ሰውንም ያጨማልቃል። وهذه المسألة قالوا إيه نطب كبيرة تلقنا طويلة رجم من نوال تتبين لك يقلط لها إذا تأملتها أنت لب بله ستل في ألسنة الناس يسوج عندبت لي سوج ሰዎች የሚናገሩትን ነገር ልብ ብለህ ስትል ተራ ታያለህ መን ያዕሪፉ ልሐቃ ወየትሩኩ ልዓመለ ቢህ ሐቅን የሚያቅና ሐቅን በሱ መስራትን የሚተው ሰው ታያለህ ይላሉ። ሐቅን ያውቃል፣ ነገር ግን ምን ይላል? ይከብደዋል። ይሄ ስራዬ ይላል። ይመጣል ሊኸውፊ ነቅስ ዱንያ የዱንያ መቀነስን በመፍራት ሐቅን ከተናገርኩኝ ዱንያ ይቀንስብኛል ማለት አውጃ ወይም የስልጣን እነጠቃለሁ ይቀንስብኛል ፍራቻ አው ሙዳራት ሊአሐድ ወይ ደግሞ ለሆነ አካል እከክሌ ልከክልህ አይነት ነገር ይህ ሙዳራት ይባላል። እሱም የራሱን የዚህን ጎን ይጠብቅለታል፣ ይሄኛውም ደግሞ የዛን ጎን ይጠብቅለታል። በዱንያ ጉዳይ ላይ ሰው የሰዎችን ፊት ሊቆጡብኝ ይችላሉ እኮ እንዲህ ሊያደርጉኝ ይችላሉ እያለ ሐቁን ሳይገልጽ መሄድ ይሄ ሙዳራት ይባላል። አው ሙዳራት ሊአሐድ ወይም ለሆነ አካል ሙዳራት አደርጋለሁ ከሱ ጋር እንደዛው አመሳስዬ ሳልገልጽ ጉዳዩን እንደዚሁ እኖራለሁ ብሎ በማለት أو ሊኸውፊ ነቅሲ ዱንያ አሉ የዱንያ ፍራቻ የዱንያ ይጎልብኛል ፍራቻ ወይ ደግሞ አውጃህለ የስልጣን ፍራቻ አው ሙዳራት ሊአሐድ ወይ ደግሞ ለሆነ አካል ሙዳራት ማድረግ የእሱን ውዴታ ላለማጣት ማለት ነው ከእሱ ጋር እንዳይጣላ ለመሆን ለዚህ ለዚህ ብሎ ሐቅን ይተዋል ተውሂዱን ይተዋል ወተራ ታያዋለህ መን ያዕመሉ ብሂ ዛሂራን በዚህ በእስልምናው በዛሂሩ ሲተገብር ታያለህ ላ ባጢነን ውስጡ ግን ሳይቀበለው በምን አወክ ውስጡ አለመቀበሉ በምን አወክ ከተባለ ራሱ ይናገራል አንዳንዴ እኛ እኮ ዝም ብለን እንደው ልናመሳስል ብለን እንጂ ይላል ይሄ ውስጣችን አያምነውም ይላል በሆነ አጋጣሚ ማለት ነው ሱብሃንአላህ ወተራ መን ያዕመሉ ቢሂ ዛሂራን ላ ባጢነን በዚህ በተውሂዱ ዝም ብሎ ዛሂርም የሚሰራ አለ ውስጡ ሳያምንበት ማለት ነው በእስልምናው በተውሂዱ እስልምናና ተውሂድ ማለት ያው ነው ሩሱሎቹ የተላኩት በእስልምና ነው እስልምናው ተውሂድ ነው ለአላህ በብቸኝነት ማምለክ ነው وترى من يعمل به ظاهرا لا باطنا فإذا سألته عما يعتقد بقلبه በቀልብህ ምንድን ነው ኢዕትቃድ የምታደርገው የምታምነው ተብሎ ሲጠየቅ ፈኢዛ ሁወ ላ ያዕሪፉሁ በቀልቡ ኢዕትቃድ የሚያደርገውን ነገር አያውቀውም። ይህም ከላይ እንደጠቀስናቸው በጣም ትልቅ አደጋ ላይ ያለ ሰው ነው። ይሄ ከላይ ኒፋቅ ነው ብሎ ነው ያሳለፈው። ዝም ብሎ ከላይ እያመሳሰለ ምን እንደሚያምን ሰላም የማያውቅ ሰው نفكنا نبلون يسلفه كلاي من بلو سلالة فإن عمل بالتوحيد عملا ظاهرا وهو لا يفهمه يميل ألف والكلام كذا خبرون سيامتا فهو منافق السو منافق المهم الله يتبقى عندها لو بلاء عند الصوت فتنا وجه كلتنا بدين ميمتا فتنا على بدنيا ميمتا فتنا على ልጅ አለመውለድ፣ ልጅ ከወለዱ በኋላ ልጅ መጎዳት፣ ገንዘብ መጀመሪያ ላይ አለማግኘት፣ ካገኙ በኋላ የገንዘብ መጥፋት፣ እንዲህ እንዲህ ያሉ ፈተናዎች ናቸው። እነዚህ የዱንያ ፈተናዎች ናቸው። እነዚህን ቢፈተንባቸው አንድ ሰው ከአላህ ዘንድ ምንም የሚጎልበት ነገር የለም። አንቢያዎችና ሩሱሎች እንኳ የተፈተኑ አሉ። የዚህ የዱንያውን ፈተና ማለት ነው። ትልቁ ፈተና የዲኑ ፈተና ነው። ላኢላህ ኢላላህ ይላል። ላኢላህ ኢላላህ ማዕናት ምንድን ነው? ላኢላህ ኢላላህ ተብሎ ሲባል ሰማይ የፈጠረው አላህ ነው፣ መሬት የፈጠረው አላህ ነው፣ እኛን የፈጠረን አላህ ስለፈጠረ ያወራል። ይሄ ኩፋሩ ቁረይሽ ቢጠየቁ የማይክዱትን ነገር ማለት ነው። በጣም የሚያሳዝን ምንድን ነው ላኢላህ ኢላላህ ተብሎ ሲባል አንዳንዱ ያው ከአላህ ውጪ ጌታ የለም ማለት ነው ይላል። ስለ ጌትነት የተነሳበት ርዕስ አለ ሲጀመር ላኢላህ ኢላላህ ላይ ኡሉህያ እንጂ ጌትነት የሚል ረብ የሚል ቃል አለው እንደ ውስጡ እንደዚህ ያለ ማለት ምንድነው ላኢላህ ኢላላህ ላኢላህ ኢላላህን ትርጉሙ በትክክል አይታወቅም ከዛ ወደ ተግባር ደግሞ ገብተን ስናየው ሙስሊም ነኝ ይላል የሚሰግደው ለቀብር ነው ሙስሊም ነኝ ይላል ከአላህ ውጭ ይጣራል እከሌ ድረስልኝ ይላል እከሌ ሆይ አውጣኝ ይባላል። የሆነ ቀን አለው ስራ የማይሰራበት ለከሌ ብሎ እከሌን የሚፈራበት ማለት ነው ከአላህ ውጭ ነዑዙ ቢላሂ ሚን ዛሊክ አልሙሂም እንዲህ እንዲህ አለ በጣም አስነዋሪ ነገር አለ እንዲህ እንዲህ ያሉ ነገሮችን መጥረግ ማስወገድ ከሌለ በስተቀር ተውሂድ ገብቷል ለቤታችን ልቦናችን ውስጥ ተውሂድ ገብቷል ማለት አይቻልም ቀደም እንዳሳለፍ ነው አላህ ምንድነው ያለው ቁርአን ላይ ፈመን የክፉር ቢጣጉት ለዚህ ነው አሸይኹል አልባኒ ረህመቱላሂ አለይ ይህንን የቁርአን አንቀጽ መሰረት አድርገው አንድ ትልቅ ቃዕዳ ኪታባቸው ላይ ያነሳሉ። ያ ምንድን ነው? አተክልየቱ ቀብለ ተሕልያ ይላሉ። አተክልየቱ ቀብለ ተሕልያ አንድን ነገር ባዶ ማድረግ ከውስጡ ያለውን ነገር ማስወገድ ሳናጌጠው በፊት አላህን በብቸኝነት አመልካለሁ ብለን ስንል መጀመሪያ ከአላህ ውጪ ከሚመለኩ ነገሮች መጥራት አስፈላጊ ነው። ወመን የክፉር ቢጣጉት ወዩእሚን ቢላህ ፈቀድ ስተምሰከ ቢልዑርወቲል ውስጥ ከአላህ ውጭ ባለ ነገር ሰውየው አላመልክም። ማንንም ዒሳንም አላመልክም፣ ሙሐመድንም አላመልክም፣ ጅብሪልንም አላመልክም የማመልከው አንድ ብቸኛ ጌታዬን አላህን ነው ብሎ እዚህ ጋር እንዲህ መጀመሪያ ከፈረ በምን ከአላህ ውጭ በሚመለክ ነገር ቢማ ዩዕበዱ ሚን ዱኒላህ አመደ ደግሞ በአላህ ስብሓንሁ ወተዓላ በብቸኝነት መመለክ የዚህ ጊዜ ነው ምንም የሆነው ትክክለኛ መዋሐድ የሚሆን ሰውየው ከጭቃ ላይ ነው የመጣው አዋራ በአዋራ ሆኖ ጭቃ በጭቃ አመድ በአመድ ሆኖ መጣና ዶዶራንት ይዘሃል? ምን ፈልገህ ነው? አይ ልቀባ ፈልጌ ነው። ተቀባ፣ እንተ ቅባት መጣለት፣ ተለቀለቀ። አጨማለቀ ነው እንጂ የሚባለው ይሄ ሰው አሁን ሽቶ አደረገ ይባላል እንዴ? ላዩ ላይ አጨማለቀ። መጀመሪያ ምንድን ነው ማድረግ ያለብን? ሻወር ቤቱ የቱ ጋር ነው? ውሃ ስጡኝ፣ ሳሙና ስጡኝ። ምን የሚያደርግበትን ከላዩ ላይ ያለውን ቆሻሻ የሚያስወግድበትን። ሽርክ ቆሻሻ እኮ ነው። الله اكو مشركوچن نجاسه አይደለም እንዴ አላችሁ انما المشركون نجس فلا يقرب المسجد الحرام بعد عامهم هذا كزي امت بهالا ይሄንን የቁርአን አንቀጽ ይዘው ሄደው حرم ላይ የተጣሩት ابو بكر الصديق ናቸው رضي الله عنه ከዚህ አመት በኋላ ሙሽሪክ የሚባል نجاسه ነውና ፈላ የቅረቡ ልመስጅድ አልሐራም መስጂድ አልሐራም መቅረብ የለባቸውም። ሙሽሪክ የተባልክ በቃ አትምጣ፣ አታስፈልግም። እዚህ አካባቢ ነጃሳ ነህ ተብሎ ታወጀ። ነጃሳ ነህ ተባለ። ነጃሳ ነጃሳ ያለበት ሰው መጀመሪያ ምንድን ነው ማድረግ ያለበት? ይሄው ቅድም እንደጠቀስ ነው ውሃ ስጡኝ፣ ይህንን ነጃሳ ማጥብበት ሳቡና ስጡኝ ብሎ መጀመሪያ መተጣጠብ ነው ያለበት። ከዛ ይህንን ጭቅየቱን ከላዩ ላይ ካስወረደ ካስወገደ በኋላ የዚህ ጊዜ ፈዩእሚን ቢላህ ልዓዚም በታላቁ አላህ ያምናል ማለት እንጂ እዛ ጋር ቀብር እያመለከ እዚህ አላህን መቀላቀል ይሄ ጭቃ ላይ ጭቃ ይሄ ነው ሽርክ ያለው አላህ واعبدوا الله ولا تشركوا به شيئا ያለው ይሄ ነው ስለዚህ ይሄ ነው በጣም ጥንቃቄ የምናደርግበት ነው ይሄ ተውሂድ ጉዳይ የገባን ይመስለናል ደጋግመን እዚህ ኪታብ ላይ እንዳየነው እሱ እንኳን ሊገባንና ጫፉንም እየደረስንበት አይደለም አላህ የተውሂድ ጉዳይ የሚያሳስበው አላህ ያድርገን هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه